ጥያቄ ከድርሰት አይነቶች መሃል ለአንዱ ምሳሌ በማቅረብ የድርሰቱን ምሳሌነት አብራሩም። ስለ ድርሰት አይነቶች የተሰጠውን ማስታወሻ በማንበብና ከራሳችሁም እውቀት በማከል በመረጣችሁት የድርሰት አይነት ድርሰት ጻፉ። ክለሳ፣ ተራኪ ድርሰት። ተራኪ ድርሰት አንባቢ የሁኔታዎችን መነሾ ሂደትና መዛለቂያ መጨረሻ በህሊናው እንዲከታተል ለማድረግ የሁኔታዎችን የክስተቶችን የድርጊቶችንና የነገሮችን በጊዜ ውስጥ የተካተተ ጠቅላላ እርምጃ የምናቀርብበት የድርሰት አይነት ነው። ስዕላዊ ድርሰት አካላዊ አወቃቀርን በየመልኩ እየነጠለ በማሳየት ከማቅረብ ጋር የግዝፈት ወይም የትንሽነት አካሉን መቆሚያና መላወሻ ቦታንም እያመሳከረ በቃላት ቀለምነት በአእምሮ ውስጥ ምስል ለመሳል የሚሞክር የድርሰት አይነት ነው። ገላጭ ድርሰት ዓላማው የንድፈ ሐሳብ እውቀት ማስጨበጥ የሆነ ቀላል፣ ግልጽና ቀጥተኛ በሆነ መንገድ የሚያቀርብ የድርሰት አይነት ነው። አመዛዛኝ ወይም አከራካሪ ድርሰት በሚያወዛግቡ በሚያሟግቱና በሚያከራክሩ ጉዳዮች ላይ ተመስርቶ የሚጻፍ ድርሰት ነው። አንድ ጸሐፊ አከራካሪና አወዛጋቢ የሆኑ ርዕሰ ጉዳዮችን በማንሳት ከተለያየ አቅጣጫ ካብራራ በኋላ በማጠቃለያው ላይ አንዱን ወገን ደግፎ ሌላውን ወገን ነቅፎ ሊያጠቃልል ይችላል። ሀሳቡ መደምደም ይጠበቅበታል። ገጽ 26 አከራካሪ ወይም አመዛዛኝ ድርሰት አወዛጋቢ ወይም አከራካሪ ጉዳዮች የሚዳሰሱበት እንደመሆኑ መጠን የአንድን ሀሳብ ወይም አመለካከት ትክክለኛነት ወይም ማስተጠኛነት ጥንካሬ ወይም ድክመት ምልአት ወይም ጉድለት ወዘተ አስረግጦ ለማሳየት ይሞከርበታል በዚህ ሂደት ውስጥ ጸሐፊው ከሚያነሳው እውነታ በተጨማሪ የሚጠቀምበት የመከራከሪያና የማሳመኛ ነጥብ ወሳኝነት አለው አንዳንድ ጊዜ ትክክለኛ ሀሳብ ከማሳመኛ ነጥቦች እጥረትና ጥንካሬ ከማጣት የተነሳ ውድቅ ሊሆን እንደሚችል ማስተዋል ይገባል አከራካሪ ድርሰት በጥሩ ሁኔታ ከተጻፈ ሰዎች ከራሳቸው ጋር እንዲሟገቱ፣ ራሳቸው እንዲጠይቁና ነገሮችን ሚዛናዊ በሆነ መንገድ እንዲገመግሙ ያግዛል። የሻው ተሰማ ልሳነ ብዕር ከመልሳነ ሰብ 1996 ከገጽ 270 እስከ ገጽ 278 ክፍል 3 መናገር አንድ የኤች አይቪ ምርመራ ማድረግ በሚሰጠው ጥቅም ላይ ተወያዩ። ሁለት በሀገራችን የኤች አይቪ ምርመራ ለማድረግ ያለው ፈቃደኝነት ዝቅተኛ እንደሆነ መረጃዎች ያመለክታሉ። ለዚህ ምክንያቱ ምን ይመስላችኋል? ችግሩ ተቀርፎ ምርመራ የሚያደርጉ ሰዎች ቁጥር እንዲጨምር ምን ይደረግ ትላላችሁ? ገጽ 27 መዘዘኛው አይኔ አይኔ ሸብረክ በል ምን ታተኩራለ? ማንንና ምንን ከማን ትለያለ? እንዴት ታጣራለ? አየት አየት አድርገ ለፈው ምን ተዳ ትኩር ማለት ነው። አንተን የሚጎዳ አንተ ባተኮርከው ልብ ልብ ይልና የስንቱ ገበና እርቃን ይወጣና መፍትሄ አልባ ነገሩን ማጣፊያው ማጠሩን አይተ ተመልክተ መዘዝ ታመጣለ ገረፍ አርገ ለፍ ምን ታተኩራለ ጆሮ ብልሃት አለው በአንዱ ይሰማና በሌላው ያፈሳል ካልጣመው ምን ተዳው ነገር ያላውሳል አንተ ግን አይን ሆነ ሁለቱንም ከፍተ አተኩረ ታያለ መች ባንተ ይበቃል ለልብ ትተርፋለ ፊርማ ያለሙ እኛ 170 ግጥሞች 1990 ገጽ 28 መልመጃዎች ክፍል 1 አንብቦ መረዳት አንድ ግጥሙን መሰረት በማድረግ ለሚከተሉት ጥያቄዎች በቃል መልስ ስጡ። ጥያቄ አንድ በግጥሙ አይን የተገሰጸባቸውን ሁኔታዎች ከሚጠቁሙት ስንኞቹ መካከል ጥቂቶቹን ጥቀሱ። ሁለት በግጥሙ መሰረት በአይንና በልብ መካከል ስላለው ቁርኝት የተገለጸው በምን መልኩ ነው? ሶስት በግጥሙ የአይን መዘዘኛነት ሊገለጽ የተፈለገው ከምን አኳያ ነው? አራት በግጥሙ አይንና ጆሮ ተነጻጽረው የቀረቡበትን ሁኔታ አብራሩ። አምስት በግጥሙ ርዕስ መዘዘኛው የሚለው ቃል በጥቅስ ምልክት የተደረገበት ምክንያት ምንድን ነው? ስድስት አንድ የዚህ ግጥም አንባቢ ግጥሙ ወቅታዊ የሆነ ርዕሰ ጉዳይ ያነሳል ቢላችሁ መልሳችሁ ምን ይሆናል? መልሳችሁን በማስረጃ አስደግፋችሁ አቅርቡ። ሰባት ግጥሙ ለየትኞቹ የዘይቤ አይነቶች ምሳሌ ሊሆን ይችላል? ስምንት የግጥሙ ጭብጥ ምንድን ነው? ሁለት አንድ ጭብጣቸው በኤድስ ዙሪያ የሆኑ ግጥሞችን ከተለያየ ምንጭ መውሰድ ለክፍል ጓደኞቻቸው አሰሙ። ሁለት በግጥም አነባበብና በዝሩ ጽሑፍ አነባበብ መካከል ልዩነት ያለ ይመስላችኋል? ካለስ ልዩነቱ በምን በምን ጉዳዮች ላይ ነው? የመረጃ መፈለጊያ መንገዶች ወደ ቤተ መጻሕፍት ሄደው በአግባቡ ለመጠቀም በቅድሚያ የቱ መረጃ የት እንደሚገኝ መለየት ያስፈልጋል። ጊዜና ጉልበትን በሚቆጥብ መንገድ በቤተ መጻሕፍት ውስጥ የሚገኙትን የመረጃ ምንጮችን ለመጠቀም በቤተ መጻሕፍት ውስጥ ሊገኙ የሚችሉትን የመረጃ ምንጮች ለይቶ ማወቅ ያስፈልጋል። ገጽ 29 የመረጃ ምንጮቹ የታተሙና ያልታተሙ እንደ አውደ ጥበብ፣ አልማናክ፣ ዓመታዊ መጻሕፍት፣ መዛግብተ ቃላት፣ መልክዓ ምድራዊ መረጃ ምንጮች፣ አትላስና ካርታ መንግስታዊ ሰነዶች፣ ውሎች፣ ዘገባዎች፣ ፖሊሲዎች፣ ህግጋተ መንግስት፣ ደንቦች፣ ውሳኔዎች፣ መመሪያዎች ወዘተ መጽሐፎች፣ ጋዜጦች፣ ጥናታዊ ጽሁፎች፣ መጽሔቶች የመሳሰሉት ሊሆኑ ይችላሉ። እነዚህን የመረጃ ምንጮች ቤተ መጻሕፍት ካታሎጉ ላይ በመፈለግና የቤተ መጻሕፍቱን ሰራተኞች እርዳታ በመጠየቅ ማግኘት ይቻላል። በቅድሚያ ግን ላቀድነው ስራ ሊረዳን የሚችለውን የመረጃ ምንጭ መለየት አስፈላጊ ነው። ለስራችን የሚረዳንን የመረጃ ምንጭ ማንበብ ይገባን ወይም የማይገባን እንደሆነ እንደ ማውጫ አጠቃሎና መግቢያ ያሉትን አካሎቹን በመመልከት መወሰን እንችላለን። ማውጫ content የመጽሐፍት፣ የመጽሔቶች፣ የጥናታዊ ጽሑፎች ወዘተ ማውጫ ጽሑፍ የትኞቹን ርዕሰ ጉዳዮች እንዳካተተ፣ በየትኛው ምዕራፍ ስር እንደሚገኙ፣ ስንተኛው ገጽ ላይ እንዳሉ ጠቋሚ በመሆኑ የምንፈልገውን ርዕስ ወይም መረጃ መያዝ አለመያዙን በቀላሉ ለመለየት የሚያስችል የመረጃ ምንጭ ነው። መግቢያ introduction መግቢያ የአንድ መጽሐፍ ወይም ጥናታዊ ጽሑፍ መክፈቻ ነው። በዚህ ክፍል የመጽሐፉ ወይም የጥናቱ ዋና ትኩረት ምን እንደሆነ ይገልጻል። በተጨማሪም የመጽሐፉ ወይም የጥናቱ ዓላማ፣ አስፈላጊነት፣ የትኩረት ወሰን፣ የአቀራረብ ዘዴ ወዘተ ተጠቃሎ የሚቀርብበት ክፍል ነው። አጠቃሎ abstract አጠቃሎ በአብዛኛው የሚታየው በጥናታዊ ጽሑፍ መክፈቻ ነው። አጠቃሎ እንደ አንድ የጥናታዊ ስራ ክፍልነቱም የጥናታዊ ጽሑፍ ሀሳብ ተጨንቆ ይቀርብበታል። የጥናታዊን ጽሑፍ አጠቃላይ ሀሳብ ጨምቆ ስለሚያቀርብም አንባቢው በፍጥነት የጽሑፉን መሠረታዊ ይዘት እንዲረዳ ያግዛል። ገጽ 30 ክፍል ሁለት ማዳመጥ መምህራችሁ የልቅሶ መስተንግዶ በሚል ድረስ የተዘጋጀ አንድ ጽሑፍ ያነቡላችኋል። ምንባቡ ሲነበብ ያዳመጣችሁትን መሰረት በማድረግ ለሚከተሉ ጥያቄዎች ከቀረቡት አማራጮች መካከል ተስማሚ መልስ ምረጡ። አንድ በታሪኩ ውስጥ የተጠቀሰው ሟች ምን አይነት ሰው ሊሆን ይችላል? ሀ ልጃገረድ፣ ለ ኮበሌ፣ አመሯ ልጅ እግር፣ መ ጠና ያለ ጎልማሳ። ሁለት ጸሐፊው የለቅሶ መስተንግዶ ያለውን ትዕይንት ያስተዋለው ለምን ያህል ጊዜ ነው? ሀ ለአንድ ቀን፣ ለ ለግማሽ ቀን፣ አመሮሃ ለአንድ ሰዓት ተኩል፣ መ መልሱ አልተሰጠም። ሶስት የሟች ቤት መንገደኞቹ ከቆሙበት ምን ያህል ይርቃል? ሀ መቶ ሜትር፣ ለ ሶስት መቶ ሜትር አመሮሃ 200 ሜትር መ 350 ሜትር። አራት ባገቡት ሴቶች ዘንድ እንደ ፎቶግራፍ የሚታየው ሀ የሟች ጋሻ፣ ለ የሟች ፈረስ፣ አመሮሃ የሟች ሱሪ፣ መ የሟች ጌጥ። አምስት የሟችን ነጠላ ኮት፣ ካፖርትና ሸሚዝ ብቻ ይዘው የሚያለቅሱ ሀ ያገቡ ሴቶች፣ ለ ወንዶች፣ አመሯ የሟች የስጋ ዘመዶች፣ መ ያላገቡ ሴቶች